والوقار ولا تسرعوا ولا تسرعوا فما أدركتم فصلوا وما فاتكم فأتموا متفق عليه واللفظ للبخاري وعن ابي هريره رضي الله عنه قال قال النبي صلى الله عليه وسلم اذا سمعتم الاقامه فامشوا الى الصلاه وعليكم السكينه والوقار ولا تسرعوا فما ادركتم فصلوا وما فاتكم فاتموا كابو هريره تزجبه አቡ ሁረይራ قال النبي صلى الله عليه وسلم يا الله መልእክተኛ እንዲህ አሉ ይላሉ اذا سمعتم الاقامه እናንት ወንዶች እናንት ሰዎች ኢቃማ ሲደረግ ከሰማችሁ ፈምሹ الى الصلاه ኢቃም እየተደረገ እየሰማችሁ ሌላ ስራ መያዝ የለባችሁም ቀጥ ብላችሁ ወደ ሶላት መስገጃው ቦታ ሄዱ። ስትሄዱ ደግሞ ወአለይኩም ሰኪነቱ መረጋጋት ይኖርባችኋል መረጋጋት ይኖርባችኋል ወልወቃር እንግዲህ አካላዊ መረጋጋት ውስጣዊ መረጋጋት ማለት ነው ወላ ትስሪዑ አትፍጠኑ የተውኪድ ተውኪድ ይባላል ተረጋጉ የሚለው ራሱ ነው ወቃር የሚለው እጃችሁ አይናችሁ ወዳልሆነ ነገር አይቃብዝ እግራችሁን በጣም አይፍተን ተረጋግታችሁ ወደ ሶላቱ ቦታ ብቻ ቀጥ ብላችሁ ሄዱ ማለት ነው ወላ ትስሪዑ አትፍጠኑ ከመረጋጋት አንዱ አለመፍጠን ነው ማለት ነው ፈማ አድረክቱም ከዚያ በኋላ ተረጋግታችሁ ሂዳችሁ ያገኛችሁትን ከኢማሙ ጋር ፈሰሉ አብራችሁ ስገዱ ከመድረሳችሁ በፊት ያለፋችሁ ካለ ፈአቲሙ ወማፋተኩም ያለፋችሁን ያልደረሳችሁበትን ፈአቲሙ ኢማሙ ካሰላመተ በኋላ ተነስታችሁ ቁማችሁ ሙሉ ሶላታችሁን ለምሳሌ ሶላቱ ዙሁር ነው እንበል ኢቃም ሲደረግ ሰማን ከቤት ወጣን ቀጣይ ይሄርን እያለ ሁለት ረካ ሰግዶ አገኘ ነው ተከተሉ አለበት ቦታ ላይ እሺ ተከተል እሱ እንደጨረሰ ሲያሰላምት እናንተ ደግሞ ቁሙና ያመለጣችሁን ሶላት ሙሉት እዚህ ጋር ፋቲሙ ነው متفقون عليه واللفظ البخاري ነው እያለን ነው ሌላው ቦታ ፈቅዱ ይላል ወማ ፋተኩም ፈቅዱ የሚል ሐዲስ አለ ፈቅዱ የሚለው አውጡ ማለት ነው ፈአቲሙ ማለት ሙሉ ማለት ነው አውጡና ሙሉ ለውጡ ምን ይመስላችኋል ለውጥ አለው ያለፋችሁን ሶላት ሙሉ ያለፋችሁን ሶላት አውጡ ነው ዘገባ ያለው በደንብ እንድትሰሙ ፈልጋለሁ እዚህ ጋር ፈአቲሙ የሚለው እና ፈቅዱ የሚለው መዛቦችን በጣም አጨጋጭቋል ምክንያቱም ፈቅዱ ማለት አምልጧችኋልና ቀዱ አውጡ ማለት ነው የመጀመሪያው ሶላታችሁ አምልጧችኋል የደረሳችሁት የመጨረሻችሁ ሶላት ላይ ነው ያ ያለፈውን አውጡት አሉ ፈቅዱ በሚለው ዘገባ ለምሳሌ ዙር ሁለት ረካ አምልጦናል ብያቸዋለሁ ተነስተን ኢማሙ ሲያሰላምት እንቆማለን ስንቆም ፋቲሃ እንቀራለን አሁን ፈቅዱ በሚለው አወል ሶላት ነው ያመለጠው ከፋቲሃ ሌላ ሱራም ጨምሩ ማለት ነው የሚያሳየው ሱራም ጨምራችሁ ሲገዱት ለምን ያመለጣችሁ ነው እየሰገዳችሁ ያላችሁት ያ የደረሳችሁበት የመጨረሻ ሶላታችሁ ነው ማለት ነው የሚያሳየው ፈአቲሙ በሚለው ደግሞ የደረሳችሁበት የመጀመሪያ ሶላታችሁ ይሆናል ኢማሙ ሲያሰላምት ያለፈውን ሶላት ማን ነው የቀረውን ሶላት መሙላት ነው ሞላ ከሆነ ፋቲሃ ፋቲሃ ብቻ ነው የምንቀረው ሱራ እንጨምርም ማለት ነው ፈቅዱ የምትለው ቃልና ፈአቲሙ የምትለው ቃል ለውጣ ገብታችኋለች አሁን አንድ ኢማም ማን ነው አንድ ተከታይ ሄዶ ኢማሙ ጋር ሲደርስ የሚያገኘው ሶላቱ የመጀመር ለሱ የመጀመሪያው ነው ለኢማሙ የመጨረሻም ቢሆን ፈአቲሙ በሚለው ዘገባ طيب <clears throat> ወላ ትስሪዑ ተውኪር ነው ብያችኋለሁ ፈምሹ ማለት በእግር መሄድ አለመፍጠን ነው ወላ ትስሪዑ የሚለው ግን አትፍጠኑ በእንም ተረጉሙ ሌላ ቦታ ላይ ደግሞ ፈስዓው ኢላ ዚክሪላህ ኢላ ፈስዓው ኢላ ዚክሪላህ እንግዲህ አዛን ሲበይ ጁሙዓ ስራችሁን አቁማችሁ ፈጥናችሁ ሂዱ ነው የሚያስጠየው ፈዛው ሚለው ፈሳው ኢላ ዚክሪላህ አሁን ደግሞ ወላቱ ስሪዑ ይያለን እንዴት እናስማመው ፈሳው ኢላ ዚክሪላህ ማለት ገና ሶላቱ አዛን ከመባሉ ቀደም ብላችሁ ወደ መስጊድ ለመሄድ ፍጠኑ ማለት ነው ቶሎ ከቤታችሁ ተነሱ ማለት ነው እንጂ የሮጣችሁ ሂዱ ማለት አይደለም ፈሳው ኢላ ዚክሪላህ ማለት ስራዎቻችሁን ትጉት ታጋችሁ ቀጥታ ወደ ሶላት አምሩ ማለት እንጂ ሩጡ ማለት አይደለም እ ወላቱ ስሪዑ ማለት ደግሞ አትሩጡ ማለት ነው ስትሄዱ ተረጋግታችሁ ሂዱ ማለት ነው ስለዚህ አይጋጭም ሁለቱ ነው ምን ነው እንደውም እዚህ ጋር ሌላ ቅራ አለ ፈሰዓው ኢላ ዚክሪላህ የሚለው ላይ ፈምዱ ኢላ ዚክሪላህ ሚል ሪዋያ ዘ ቅራ ማለት ነው ፈምዱ ኢላ ዚክሪላህ ከማለት ሄዱ ማለት እንጂ ሩጡ ማለት ናሲል ማስለን ስለዚህ ጭራሽ አይጋጭም ነው ወማ ፋተኩም የሚለው ደግሞ ፋተ የፉቱ ፈውተን ወፈዋተን ወሆስ ሰብቁን ላይድረኩ ማስ የቀደመን ነገር የማይገኝ ነገር ሲሆን ፈዋት ይባላል አመለጠ ይሄ ነገር ይባላል ፈአቲሙ ማለት አክሚሉ ማፋተኩም ከሶላት ያለፈ ያለፋችሁን ሙሉ አላማ አድረክቱም ሚንሃ እዛው አገኛ ካገኛችሁበት ጨምሩና ሙሉ ሶላታችሁን ያገኛችሁትን አግኝታችኋል ማለት ነው ይሄ ሐዲስ ጀማዓ ዋጅብ መሆኑን ያመለክታል ነው ለምን አዛን ሲሰሙ ተሎ ብላችሁ ሂዱ ማለት ትእዛዝ ነው ትእዛዝ ደግሞ ግዴታነትን ያመለክታል ነው طيب ባይሆን ሲከድ ወደ ሶላት አይሮጥም እጅ እግራችን መቃበዝ የለበትም በስርዓት ነው መሄድ ያለብን ወደ ወደ ትልቅ ኢባዳ የሚሄድ ሰው ስርዓቱን ይዞ ራሱን አስከብሮ ነው መሄድ ያለበት ተስማሚ በሆነ አላህ ልናናገር ይሄር ከአላህ ጋር ምስል ልንከፍት ይሄር ቀይ ግራ እንትማት የለብንም ማለት ነው ጥሩ ያልሆነ አካሄድ መጓዝ እንደሌለብን ነው እሺ አንድ ሶላት ያለፈው ሰው ኢማሙን ሩኩ ላይ ከደረሰበት ያን ረካ እንዳገኘ ይቆጠርለታል ተብሏል ከዛ በፊት ቁርአን ቀርቷል ኢማሙ ያው ተቆሞ ማለት ነው የሚቀራውን ቀርቶ መቆምን አልፎ ሩኩ ላይ ያገኘ ነው ሩኩ ላይም ቢሆን ከደረስንበት ሶላታችን ሶላት ይሆናል ያቺ ያገኘናት ረካም ትታሰባለ ሩኩ ካገኘን ማለት ነው ለዚህ ማስረጃችን አን ነብይ ሰለላሁ ዐለይሂ ወሰለም قال አቡ ዳውድ የዘገበው ሐዲስ ነው من ادرك الركوع ሩኩዕ ላይ የደረሰ ሰው ፈቀድ አድረከ ረካዓተ ያችን ረካ አግኝቷል ደርሶባታል ይባላል አሉ ሐካሁ ሼኹ ወገይሩሁ ኢጅማን ይሄ እንደ ኢጅማ ሆኖ ተሰላልፏል ማለት ነው ሩኩዕን ያገኘ ሰው ያን ረካ ያገኛል በሚለው የሱሐቦችም ተግባር የታቢዎችም ይሄን ያሳያል ነው ከሰለፎች በዚህ ዙሪያ ኺላፍ የለም ያገኘ ሰው ረካዋ አይታሰብለትም የሚል ነገር የለም ሌላም ደግሞ አቡ በክራህ የሚባለው ያሳለፍነው ሐዲስ ማለት ነው ገና ሶፉ ሳይደርስ አስቀድሞ ያጎነበሰው ማለት ነው እሱን መልሳል አሉትም እንዳይለመድ ይሄን ስራ ነው እንጂ አሉት ሶላቱን መልስ አላሉትምና አለማስመለሳቸው ያረካ ይታሰባል ማለትን ያመለክታል ኢቃም ሲሰማ اذا سمعتم የሚለው አባባል ኢቃም ከተሰማ እንኳን ሩቅ ያለው ሰው መስጊድ ውስጥ ያለው ሰው ራሱ ቀጥታ ወደ ሶላት መሄድ እንዳለበት የሚያመለክተው ወደ ተክቢራ ሄዶ ኢማሙን መጠባበቅ እንዳለበት እንጂ ሌላ ስራ ውስጥ እቺን ጨርሼ እቺን ጨርሼ እየተባለ መባል እንደሌለበት ነው اذا سمعتم الاقامه فامشوا يدل على انه اذا شرع المقيم بالاقامه فلا يشتغل مريد الصلاه بغير الصلاه المكتوبه ከፈርድ ሶላቶች ሌላ ነገር አይታሰብም hatta ሱና እንኳን መሰገድ የለበትም ሱና የሚቆመ ሰው ካለ አቋርጦ ወደ ወደ ፈርዱ መምጣት አለበት ማለት ነው ለምን የአቡ ሁረይራ ሐዲስ አለ اذا اقيمت الصلاه فلا صلاه الا المكتوبه አሳልፈናል ሶላት ከተቆመ ፈርድ ሱና የሚባል ነገር የለም አቋርጠን መንጣት እንዳለብን ነው ለፈርዱ ትልቅ ቦታ ይሰጠዋልና ነው አሁን እንግዲህ ሩኮ ላይ ደረሰ ሰው ረካው ይታሰባል እያለ ነው እነ ኢማሙ ቡኻሪ ደግሞ አይታሰብም አሉ ለምን ሲሏቸው መቆም ፈርድ ነው ፋቲሃ መቅራት ፈርድ ነው ግዴታ ነው ሩኮ ላይ የደረሰው ሰውዬ ያችን ረካ ቂያሞን አላደረገም ፋቲሃንም አልቀራም እንዴት ይታሰብለታል ሩኩም ቢደርስ ያን ረካ እንዳላ እንዳላገኘው ይጠርና መልሶ ቀዷ ያውጣው ወይም ይሙላ በሚል ያስቀምጣሉ ኢማሙ ቡኻሪ ብቻ አይደሉም ብዙ ሰዎች አሉ በዚህ ዙሪያ ላይ ማለት ነው ነገር ግን ይሄ ቅድም ያልነው የአቡ ዳውድ ሐዲስና እንደ ኢጅማ ደረጃ ደርሷል የተባለው ሩኩን ያገኘ ሰው ረካው ይታሰብለታል የሚል ነገር ነው ያለው ኺላፉ ሰፋ ያለ ኺላፍ ነው ያለው አይታሰብለትም የሚሉ ዑለሞችም ትልልቅ ዑለሞች ናቸው والله اعلم እሺ ሲያው ይሰማል መስከሩ وعن أبي ابن كعب رضي الله عنه تعالى عنه قال قال رسول الله صلى الله عليه وسلم صلاة الرجل مع مع رجل أزكى من صلاته وحده وصلاة مع رجلين أزكى من صلاته مع رجل وما كان أكثر فهو أحب إلى الله عز وجل رواه أبو داود والنسائي وصححه ابن حبان جزاك الله خيرا وعن أبي بن كعب ابي بن كعب على صحابي تزجب رضي الله عنه قال على قال رسول الله صلى الله عليه وسلم صلاه الرجل مع الرجل ازكى من صلاته وحده وصلاته مع الرجلين ازكى من صلاته مع الرجل وما كان اكثر فهو احب الى الله عز وجل صلاه الرجل يوندي صلاه ማረጁል ከወንድ ጋር የሚሰግደው ሶላት አዝካ በጣም የጨመረ ነው ደረጃው ሚን ሶላቲሂ ከሚሰግደው ወህደው ብቻውን ብቻውን ሆኖ አንድ ሰው ከሚሰግደው ሶላት ከአንድ ጓደኛው ጋር ሆኖ ሁለት ሆኖ ጀማዓ መስገዳቸው አዝካ አዝካ ማለት ነው ጨማሪ ነው ይጨምራል ማለት ነው አዘካቱ ሉገተን አንሙ ወርም ነው ወዚያደቱ ነው ዘካ በአረበኛ ቋንቋ ቋንቋው ፍቹ መጨመር ነው አዝካማት በጣም ጨማሪ ነው ማለት ነው እሺ ሚን ሶላቲ ማረጁሊ ከጓደኛ ወይ ከአንድ ሰው ጋር ከሚሰግደው ሶላት ካንድ ጓደኛው ጋር የሚሰግደው ሶላት ብቻውን ከሚሰግደው በጣም የተሻለ ነው ወሶላቱ ማረጁ አለ ደግሞ ከሁለት ሰዎች ጋር ደሞ ሆኖ የሚሰግደው አዝካ የጨመረ ነው ምን ሰላቴ ከሚሰግደው ማረጁሊ ከአንድ ሰው ጋር ከአንድ ሰው ጋር ከሚሰግደው ደሞ ከሁለት ሰው ጋር ከሁለት ሰው ጋር ከሚሰግደው ከሶስት ሰው ጋር እንዲሁ እያለ ኩለማዛደ ዛድ በጨመረ ቁጥር ቁጥራቸው አጅሩም የሶላቱ እየጨመረ ይቀጥላል ነው ወማ ካና አክሰረ እየበዛ የመጣው ሁሉ فهو احب الى الله عز وجل الله ዘንድ ይበልጥ የተመረጠ ነው ትንሽ መስጊድ የሚሰገደው ጀማዓና ትልቅ መስጊድ የሚሰገደው ጀማዓ ይለያያል ማለት ነው ውጭ የሚሰገደውና حرام የሚሰገደው ደግሞ በጣም ለውጥ አለ እንደምታውቁት ቁጥሩ በጨመረ ቁጥር የሶላቱ የጀማዓ ዋጅር የሶላቱ ዋጅር እየጨመረ ይመጣል ስለዚህ አዩሃ الرجل ኩን ሙላዚም ለጀማዓ ነው ለጀማዓ ሶላት በጣም አራውጠህ ፈልገህ ስገድ ብቻህን ለመስገድ አትሞክር ሴቶች ያወጅባችሁም በቤታችሁ መስገድ እንደሚበልጥ ነው እናንተ የምትነገረው ማለት ነው ወሶላቱha في بيتها وصلاتها في حجرتها من لم الحديث ይበልጣል በሚል ማለት ነው رواه ابو داود والنسائي وصححه ابن حبان ከዚህ ሐዲስ የምንወስደው ጀማዓ ሶላት ስንተው ሲሆን ነው ጀማዓ ሰገዱ የሚባለው ጀማዓ ሰገዱ የሚባለው ሁለት ሲሆኑ ነው ከሁለት ጀምሮ ጀማዓ ነው ወላኪን ከጀማዓ ጀማዓ ይበልጣል ነው ዋናው ቁም ነገር ቁጥሩ በጨመረ ቁጥር ይጨምራል ብለናልና እሺ ለምን ባሳለፍነው ሐዲስ ሶላት በሚ የሶላሳ ሲገባ አንዳችሁ አዛን አድርጉ ከዛ አንዳችሁ ያሰግዳችሁ ሁለት ሆኖ ተተስና ሁለት ሆኖ ሰዎች ነበሩ እና اذا حضرت الصلاه فاذنا አዛን አድርጉ አሏቸው ያው አንዳችሁ አዛን አድርጉ ማለት ነው ከሁለቱ ከዚህ አንዳችሁ አንዳችሁን ያሰግድ ብለው ነብዩ አለይሂ ሰላቱ ሰላም ተናግረዋልና ሁለት ከሆኑ ራሱ ጀማ ይባላል ነው የጀማ ቁጥር መብዛት አላህ ዘንድ በጣም የተወደደ እንደሆነ ያመለክታል ሐዲሱ ማለት ነው ለምን ይሄው እንዲያሉ ባሮቼ ይሄው ጀማ እየሰገድ ነው በሚል አላህ Subhanahu Wa Ta'ala አድንቆት አድናቆት ይሰጠዋል ማለት ነው ለዚህማ ተብሎ ሁለት መስጊዶች በጣም ተቀራራቢ ተደርገው መሰራት የለባቸውም የሚሉ አሉ ለምን እዛ እዛው አካባቢ ጎንዱ ከእንትን ካለ ጀማውን ይከፍለዋል እንጂ ዋጋ የለውምና ለሰዎች ሩቅ ከሆነ ግን ርቀት ካለው በአካባቢያቸው ቢሰሩ ይችላሉ ነው ምንለው ሌላው አላህ Subhanahu Wa Ta'ala መውደድ የሚባል ባህር ያለው መውደዱ ግን ليس كمثله شيء ምንም አምሳያ በሌለው መልኩ ለሱ ተስማሚ በሆነው መልኩ ባህሪው ነው እንላለን ነው ቀሩ وعن أم ورقة رضي الله عنها أن النبي صلى الله عليه وسلم أمرها أن تؤم أهل دارها رواه أبو داود وصححه ابن خزيمة ماشي وعن ام ሳይሆን ኡሚ وعن ኡሚ ወረቀተ عن የምትለው በአረበኛው ቃል እሷ የገባችበት ስም በጀራ ወይም በከስራ ነው የሚነበበው አነ ከሆነች ነው በፈታ የሚነበበው አነ ከሆነ አነ ኡመ ነው የምንለው وعن عن ከሆነ ግን ኡሚ ነው የምንለው وعن ኡሚ ወረቀተ رضي الله عنها ኡሙ ወረቃ የተባለችው ሴት ኡሙ ወረቃ ማለት ቢንቱ ነውፈል አልአንሳሪያ የመዲና ሴት ነች ሚን ፉድላያት ኒሳኢ ሱሐባ ከሱሐቦቹ ሴቶች በጣም ክብር ከና ልቅና ካላቸው አንዷ ነች ነብዩ አለይሂ ሰላቱ ወሰላም በየጊዜው እየሄዱ ይዘይሩአን ነበረ ቁርአንን በደንብ አዘጋ ሸምደ ሐፍዛለች የሴት አርአያ ነበር ለቁርአን አቀራር ማለት ነው እና ነብዩ አለይሂ ሰላቱ ወሰላም የአካባቢዋን ሴት እንድታሰግድ አዘዋታል እና ሶላት እዛው ቤቷ ውስጥ ሆና ታሰግዳቸው ነበር ቁርአን ስለሐፈዘች ማለት ነው እዚህ ጋር አነ ነብዩ ነብያችን አመረሃ አዘዋታል አንተ ኡመ እንድታሰግድ አህለ ዳሪሃ የቤተሰቧን የቤቷን ኗሪዎች ማለት ነው ቤተሰቡን እንዳለ እንድታሰግድ አዘዋታል ጀማዓ እዚህ ጋር አንዳንዶቹ ሴት ወንድ አላለምና ሁሉን ማሰገድ ትችላለች ማለት ነው ወይ ብለው የሚሞክሩ ወይም የሚሞግቱም አይጠፉም እንደ አህባሽ ያለው ይሄን አዲስ አግንቶ አጣጥሞ ነው የሚሄደው ነገር ግን ላ ሴት ወንድ ማሰገድ የለባትም ብለናልና ስለዚህ አህለ ዳሪሃ ማለት ሴቶችን ማለት ነው ሴቶችን በዛው በቤቷ እንድታሰግድ ያዘዋታል ማለት ነው الحديث دليل على صحة صلاة النساء جماعه في البيت ሴቶች ተሰባስበው በቤታቸው ጀማዓ ቢሰግዱ ሶላታቸው ሶላት እንደሚሆን ይሄ ሐዲስ በግልጽ ያሳያል ነው اذا امت المراه النساء ሴት ሴቶችን በምታሰግድበት ሰዓት فصلاتهن جماعه لها من الاحكام ما لصلاه الرجال جماعه ሴትና ሴት ጀማዓ ከሰገዱ ወንዶችና ወንዶች በአንድ ሲሰግዱ የሚሰጠው ስርዓት ለነርሱም ይሰጣል ባይሆን ኢላ ማ خصه الدليل አንዳንድ ማስረጃዎች ለሴቶች የተለየ ነገር ያሳዩበት የተናገሩበት ሲቀር ለምሳሌ የወንዶች ኢማሙ የሚቆመው የት ላይ ነው ከሶፉ ቀደም ብሎ ካለው ሶፍ ላይ ነው መቆም ያለበት የወንዱ ከሆነ ማለት ነው የሴቷ ከሆነችሳ የሴቷ አሰጋጅ እዛው ሰልፉ ውስጥ ነው የምትቆመው ከምታሰግዳቸው ሴቶች መካከል ነው የምትቆመው ባይሆን ትንሽ ወደ ቂብላ ወደፊት ወጣ ትበል ተብሏል ጀርባዋን ማየት በማይችሉበት ደረጃ ማለት ነው ተከታዮች ለምን እንደሆነ አልነግራችሁም ታውቁታላችሁ እሺ يدل الحديث على صحة إمامة المرأة بالنساء حديث የሴት ኢማም ለሴቶች የሚቻል መሆኑን ያሳያል ባይሆን አለቲ ለሰማሁን ሪጃል አብሯቸው ወንድ ከለለ ነው ወንድ ካለ ልጆችም ቢሆኑ ወንዶች ናቸው የሚያሰግዱት ማለት ነው ሌላው ጀማዓ ሶላት ዋጅብ ነው ስንል ዋጅብነቱ በወንዶች ላይ ነው እሱም ደግሞ ከመስጊድ ጋር ነው መሆን ያለበት ያው መስጊድ አካባቢ ካልጠፋ በቀር ማለት ነው የተፈለገው በመስጊድ ቦታ ሄደው ተሰባስበው ወንዶች እንዲፈቃቀሩም ጭምር ነው ችግር ያለበትም እዛው እንዲያውቁ ጤናማውንም ዘው አግኝተው የመማማር ስራ ሊሆን ይችላል የማህበራዊ ጉዳይ ሊሆን ይችላል አንዳንድ ጊዜ ስብሰባ ይከለከላል አሁን ሙስሊሙ አንድ የሚጠቀመው ነገር አለ ሰላማዊ ሰልፍ ይከለከላል አይ በሀገራችን ሲከለከል በሌላም ሀገር ማለት ነው ለሶላት የወጣው ሰው እዛው ተመካክሮ ይመጣል እንደው ቢያንስ እንኳን ሰላም ወሰ ባይወጣ ተመካክሮ መምጣት ይችላል ለሶላት ስለሚሰባሰብ ማለት ነው ነገር ግን የሶላት መሰባሰብ ባይኖር ኑሮ አንዳንድ ቦታ ላይ ቁጥጥር በሚደረግበት ቦታ ላይ ሰዎች መወያየት ምን ነገር አይችሉም ነበር ስለዚህ ብዙ ጥቅም አለው መረዳዳት አስተያየት መለዋወጥ ጥላት የሚመጣ ከሆነ እንዲያል ጥላት አጋጥሞናልና ተጠንቀቁ የሚል ወዘተ ብዙ ነገር ማካሄድ ይችላሉ ነው እንጂ እንግዳውስ ይሄ ታስቦ ነው እንጂ መስጊድ መሄዱ ዋጅብ የሆነው አለያማ ቤቱ ደበቅ ብሎ የሰገደው ሶላት በበለጠ ነበር ደረጃው ተብሏል መስጊድ መሄድ የበለጠበት ምክንያቱ ብዙ ጥቅሞች አብረው ስለሚመጡ ነው ብለዋል ቀጥሉ عن انس رضي الله عنه ان النبي صلى الله عليه وسلم اخلف ابن مكتوم يؤم الناس هو رواه أحمد وأبو داود نحوه حبان عن عائشة رضي الله عنها طيب አይነ ስውር ሰው ማሰገድ ይችላል አይችልም አይነ ስውር ሰው እንዴት ይችላል ነጃሳ ይንከው አይንከው ቂብላውን ያገኘው አይወቀው አያገኘው በምን ያውቃል ለማንኛውም አይነ ስውርን በተመለከተ ነው የሚነግረን አሁን ሐዲስ وعن انس رضي الله عنه ان النبي صلى الله عليه وسلم استخلف ابن ام مكتوم يؤم الناس وهو اعمى ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ኡሚ መክቱም የሚባለውን ሰው ሱረቱ አበሰ የወረደበት ማለት ነው እሱን አዘውታል እንት ማን ነው ተክተውታል ማለት ነው የኡሙናሰ ሰዎችን እንዲያሰግድ እሳቸው ሄደው እሳቸው ወደ ዘመቻ ሲሄዱ መዲና ላይ ያው ደካማው ምኑን የቀረውን ሰው እንዲያሰግድ ያዘውታል ወሆ አዕማ እርሱ አብሮ ለመሄድ ከነብያችን ጋር ያው አዕማ ነው በሰዓቱ ሁለተኛ ደግሞ ያው ሶላቱን ሲያዙት አይነ ስውር ሆኖ ነው ያዘዙት ስለዚህ የአይነ ስውር ሶላት ለራሱም ሆነ ለሰውም ማሰገድ ይችላል ባይሆን ንጽህናውን በመጠበቅ መስፈርት ማለት ነው رواه احمد وابو داود ونحوه لابن حبان ይሄን የመሰለ ሐዲስ ابن حبان ላይ ይገኛል ابن حبان ግን ከአይሻን ይዘገበው አሁን የቀራነው ከአነስ ነው ሐዲሱ ሰሂህ ነው አቡ ዳውድ እንዲሁም እነበይሃቂ በጥሩ ዘገባ ዘግበውታል ይለናል ከዚህ ሐዲስ የምንወስደው አይነ ስውር ሰው አይን ያላቸውን ሰው ያላቸውን ሰዎች ማሰገድ ይችላል ካሉት አይናማዎች ሰዎች አይን ካላቸው ሰዎች እንደውም በቁርአንና በሐዲስ በደረጃ የበለጠ ከሆነ ቅድሚያ የሚሰጠውም ለርሱ ነው ማለት ነው አንማ يخشى من عدم توقيه النجاسات امور مشكوك فيها አይነ ስውር ነጃሳ ሊነካው ይችላል ታዲያ እንዴት አድርጎ ነው እሱ ይቀደም የሚባለው የሚለው አባባል ጥርጣሬም የሚያመጣው እንጂ እርግጠኛ አይደለም ለመነጀሱ እርግጠኛ አይደለም ስለዚህ ትክክለኛ ንጽህና ንጹህ መሆኑ ነው አስተማማኙ ሊነጀስ ይችላል የሚለው እህቲማል ነው ምናልባት ሊሆን ይችላል ነው ገና በይችላልና በጥርጣሬ ሶላቱ ለራሱ ሆነ ለሰው ማሰገድ አይችልም አንልም ባይሆን በግልጽ የሆነ የታየ ነጃሳ ካለ ነጃሳ ያልተከተሉት ማለት አይደለም አንዳንድ አይነ ስውሮች አይን ካላቸው የበለጠ ንጽህና ያላቸው ጎበዞች አሉ ሱብሃንአላህ በጣም አይተናል እና ነብዩ አለይሂ ሰላቱ ወሰለም አብዱላህ ኢብኑ ኡሚ መክቱምን አስፈጋጅ አድርገውታል በሰዓቱ ሙአዚንነቱም እንደተጠበቀ ሆኖ ማለት ነው ለምን ከተባለ ቀደም ብለው ከሰለሙት አንዱ አብዱላህ ኢብኑ መክቱም ነው አበሰው ተወላ የመጣው እኮ ቁረይሾች እነን ዲሆችና እነን እንደው ተራቶች ወደ አባርልና ከአካባቢህ እኛ መተን እንደው ከጎንህ እናጅብህ ወይም እናጅብህ ነበር እኮ እነን ተራሶች እንደው ደካማ አይነሰውሮች ምኖች በጎን አድርገህ አለ እነሱ ጋር ማን ይውላል ብለው ሲናገሯቸው ነብዩ አለይሂ ሰላቱ ወሰለም ይሄው አይነ ሰው ሰው የመጡ አስተምረኝ ይያላቸው እሳቸው ደግሞ ወደ ትንሽ ቀሏቸው ወደ ቃለና እንደ ቢሰልሙ ብለው እሱ ሰልሟል በፊት ወደ እነሱ ሄዱ እርሱን ትተው ማለት ነው ያን ጊዜ አበሰ ወተወላ አንጃሁል አማ የሚለው ሱራ እንግዲህ ነብዩን ወቀሰ ማለት ነው አይነ ስውር ስለመጣበት እሱን ጥሎ ወደ ነዛኞቹ ወደ ጥሩ ወይም ከትልልቅ ወደሚባሉት አረመኔዎች ፊቱን አዞረ በሚል ነብዩን አለይሂ ሰላቱ ወሰለም ወቀሳቸው ማን ነብያችን አለይሂ ሰላቱ ወሰለም ለወህዩ ታማኝ ናቸው ታማኝ ስለመሆናቸው ይሄ ሱራ በደም ያመለክታል አለወለሞች ለምን እርሳቸውን የወቀሰውን ምዕራፍ አምጥተው መናገራቸው ታማኝነታቸውን ያሳያል እሳቸውን የሚያሞግስና የማይወቅሰው ማንግዳ ምን ያጠያይቃል አለመደበቁ ማለት ነው ስለዚህ በእስልምና ቀድሞ የሰለመና በእውቀት ባቀራሩም ሆነ በሐዲስ ከፍተኛ ዕልም ያለው ሰው አይነ ስውር እንኳ ቢሆን ከሌሎቹ ቅድሚያ ይሰጠዋል ሶላት ላይ ታማኝ ሰው ይፈልጋል በጣም በንጽህናውም በኢማኑም በሁሉም ጠንካራ ሰው ይሄው ይሄን አይነ ስውር ሰውዬ በኢማኑ ጠንካራ ሆኖ ስላገኙት ነብዩ አለይሂ ሰላቱ ወሰለም ቅድሚያ ሰጥተው እንዲያሰግድ ያድርገውታል። እንግዲህ ሸፋ ለዚ ሰውዬ ከፋሁ ሸረፈን ተመይዙሁ ለኢማማ ለኢማምነትና ብለው ምረጣቸው እንዲሁም ለሙአዚነት ማስቀደማቸው ይሄ ሱሐቢ ትልቅ ታሪክ አለው ማለት ነው ታማኝ ሰው ነው በነብያችን አለይሂ ሰላቱ ወሰለም ምስክርነት ታማኝ ሰው እንደሆነ ተመስክሮለታል ይሉናል ቀጥሉ وعن وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم صلوا على من قال لا إله إلا الله وصلوا خلف من قال لا إله إلا الله رواه دار القطني بإسناد ضعيف ماشي وعن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم صلوا على من قال لا إله إلا الله وصلوا خلف من قال لا إله إلا الله من قال النبي عليه الصلاة والسلام صلوا سجدوا على من قال بالا سولاي لا إله إلا الله بالا سولاي سجدوا بات موتو بيمتا ሬሳው አስከሬኑ ስገዱበት ማን ወሰሉ ስገዱ ደግሞ خلف من قال لا اله الا الله لا اله الا الله የሚል ሙስሊም ከሆነ ተከተላችሁ ስገዱ ቢያሰግድ ሶላት ማለት ሙስሊም መሆኑን ካረጋገጣችሁ ምንድነው አቂዳው ምንድነው መንሃጁ ብሎ ማጣራ ሳይሆን እንዲሁ ተከተሉት ላ ኢላሀ ኢላላህ እስካለ ድረሳ ማለት ነው ባይሆን ይሄ ሐዲስ ضعيف ነው ደካማ ነው ነገር ግን من عقيده اهل السنه والجماعه انهم يصلون خلف كل بر وفاجر اهل السنه والجماعه አላህን ከሚወነጅለው ሰው ኋላም ሆኖ ለአላህ ታዛዥ ከሆነው ሰውም ተከትሎ መስገድ ይበቃል ነው ሐጃጅ ኢብኑ ዩሱፍ ታውቃላችሁ ባለስልጣን ነበር ስንትና ስንት ሱሐቦችን የገደለ ታቢዎችን የገደለ በጣም አረመኔ መንግስት ነበር አብዱላህ ኢብኑ ዙበይርን መካ ላይ ያንጠለጠለ ነው ገሎ ማለት ነው ትልቁን ሰሃቢ ረዲየላሁ ዐንሁ እርሱን ተከትለው ይሰግዱ ነበር በጊዜው ባለስልጣን ነው ሶላት የሚያሰግደው ባለስልጣን ሰው ነው ያን ጊዜ ተከትለው ሰግደዋል ያ ሁሉ ስለዚህ ፋሲቅ ማለት ግን ደስ ያለው አንዳንዱ የሚጠጣ ሊሆን ይችላል መጠጥ አንድ ሲጋራዎች ማለት የሚመካከል ሊሆን ይችላል እንዲሁ ጽሙን የሚላጭ ሊሆን ይችላል እንግዲህ ሰውን የሚበድል ሊሆን ይችላል ፋሲቅ ይባላል እሱንም ቢሆን ተከትሎ መስገድ ይበቃል ባይሆን ሌላ ኢማም በሌለበት ሰዓት ሌላ ንጹህ ኢማም ምንም ማጥራጥር ታማኝ ኢማም በሌለበት ሰዓት ካገኛችሁ ተከተሉት ማለት እንደገና እሱን አለመከተላችሁ ደግሞ እርምጃ የሚያስወስድና ችግር የሚያመጣ አንድነትን የሚያበላሽ ከሆነ ተከትላችሁ ተከትሎ መስገድ ያለ ነው ይላሉ ያ እርሱና ወልጀማ አቋም ይሄ ነው ሐጃጅን ተከተሉ ሰግዱ ስለነበረ እንደዛ አይነት ያጋጠመው ሰው አሁን መስገድ ይችላል ነው ይሄ ሐዲስ ضعيف ቢሆንም የአህሉ ሱና ወልጀማዓ አቋም አቂዳው ራሱ እንደ ኢጅማ ነው የዛ ጉዳይ ከዚህ ሐዲስ የምንወስደው ለው ሷሐ ሷሂህ ቢሆን ኑሮ على صحه امامه من قال لا اله الا الله لا اله الا ካለ ሙስሊም ካለ ማሰገድ ይችላል ማለት ነው ለምን لا اله الا الله ሙስሊም ለመሆኑ መለያ ነችና እንደዚሁም لا اله الا الله እያለ የሞተ ሰው ሙስሊም ነውና ሲገዱበት ሬሳውን ማለት ነው لانه لانها تدل على ان من مات مسلما لانها تدل على انه مات مسلما مسلم ሆኖ እንደሞተም ታመለክታለ لا اله الا ያለው ሰውዬ ማለት ነው አንዳንዶቹ ሁሉም ላይ አንሰግድም አሉ ላኢላሃ ኢላላህ ባለው ሰው ላይ ሁሉ አንሰግድበትም ጀናዛው ቢመጣ አንዳንድ እንትን ጂሃድ ላይ ሳይከፋፈል ንብረት ሰርቆ የሚወስድ ሰው አለ ጋል ይባላል ራሱን የሚያጠፋ በመርዝ የሚሆን በመሳሪያ ራሱን የሚያጠፋ ሰው አለ እሱ ላይ መስገድ አይቻልም አሉ አንዳንዶች ደግሞ አይ መቻሉን ይቻላል ግን ዋናው መደበኛው ኢማም ትልቅ ሰው የሚባለው ኢማም ግን ሊሰግድበት አይገባም ለምን እሱ ከሰገደበት ማራለው ብሎ ስለሚያስብ ጊዜ ሰው እንደገና ነገም ነገ ወዳም ራሱን የሚያጠፋ ሰው ሊመጣ ይችላል ነገር ግን እሱ እኛ ሰግድበት ምን ሰው ካለ ለምን ራሱን የገደለ ሰው ነውና ሰው ነዋ ከተባለ ራሳችን ካጠፋን አይሰገድብንም ማለት ነው ብለው ትምህርት እንዲወስዱ ያደርጋቸዋልና ዋና ዋና ትልልቅ ኢማሞች አይስገዱበት ሌላው ተራው ሰው ግን ይስገድበት የሚልም ያስቀምጣሉ ሌላው መስቱር አልሐል ይባላል ሰውየው ባህሪው የማይታወቅ ሱንይ ነው የቢድዓ ሰው ነው ሱፊይ ነው ምንም አናቀው ግን ላኢላህ ኢላህ እንደሚል ሙስሊምነቱን የሚያመለክት ነገር አለ እያሰገደ ያገኘው ተከተለው ስገድ ሶላተን ሷሂህ ነው ምንም አይመጣበት ነው መስቱራል አልሐል ባህሩ ያልታወቀ ሰው የሰው መጥፎ ማለት ቢድዓ እየሰራ ቢድዓ ወደ ኩፍር የሚያደርሰው ከሆነ አንከተለው የሚሰራቸው ቢድዓዎች በአጠቃላይ ወደ ኩፍር የሚያወጡት ከሆኑ ልንከተለው አይገባም እንጂ እንደው አላህ ወንጅሏል በሚለው ብቻ አንከተለው ማለት ወይ ማንሰግድበት ማለት አይቻልም ይላሉ ጥሩ وعن علي بن أبي طالب رضي الله تعالى عنه قال رسول الله صلى الله عليه وسلم إذا أتى أحدكم الصلاة والإمام على حال فليصنع كما يصنع الإمام رواه الترمذي بإسناد ضعيف طيب አንዳንድ ጊዜ ኢብኑ ሀጀር ደካማ ሐዲስ ያመጣሉ ደካማውን ሐዲስ የሚያመጡበት ብዙ ጥቅም አለ አንደኛ ደክመቱን አውቀን የሐዲስ ወይ አይደለም እንድንል ነው ሁለተኛ ደግሞ በዚህ ቦታ ላይ የደካማው ሐዲስ የተናገረውን የሚናገር ሰው ሐዲስ አላገኙ ሰው ሐዲስ አላገኝ ሲሉ ጉዳዩን ነጥቡን ማንሳት ይፈልጋሉ የዛን ጉዳይ መሳላውን ለማወቅ ግን ለማንሳት ደግሞ ሰው ሐዲስ የላቸው ضعيفን ሐዲስ ያመጣል አህካሙ እንዲታወቅ ማለት ነው وعن علي بن ابي طالب رضي الله عنه قال قال رسول الله صلى الله عليه وسلم اذا اتى احدكم الصلاه والامام على حال فليصنع كما يصنع الامام ምን ማለት ነው اذا اتى احدكم አንዳችሁ በሚመጣ ሰዓት الصلاه ማለት ወደ ሶላትን በሚመጣ ማለት በሚሰግድ ጊዜ ማለት ነው ወይም ወደ ጀማዓ ሶላት በሚመጣ ሰዓት ወልኢማሙ ኢማሙ ደግሞ ሶላት ውስጥ ገብቶ አገኘው ሩኩ ላይ ሊሆን ይችላል ሱጁድ ላይ ሊሆን ይችላል ምንም ሆነ ምን ተከተሉት ነው ወልኢማሙ على حال ካልየስና ተከታው ይስራ ከማ ይስናው ኢማም አሰጋጁ እንደሚያደርገው ያደርግ ተቀምጦ አተህያት እየቀራ ካገኛችሁ ቁጭ ብሎ አብራችሁ ቆሞ ካገኛችሁ አብራችሁ ቆሙ ሩኩ ላይ ካገኛችሁ ሩኩ ላይ ግቡ ሱጁድ ላይ ከገባችሁ ካገኛችሁ ሱጁድ ላይ ተከተሉት ማለት ነው ባይሆን ያ የተከተላችሁበት ረካ የሚታሰበው ሩኩን አግንታችሁ ከሆነ ነው ከሩኩ በኋላ ያሉት ላይ ያገኘው ኢማሙን መከተል ቢበቃም ያ ረካ ታስቦለታል ማለት አይቻልም ነው ረዋሁ ትርሚዚዩ ትርሚዝ ዘግበውታል ቢስናድ ضعيف ደከመ ባለ ዘገባ ነገር ግን ወላኪን ተቅዋ بشاهدን ያው ድጋፍ አለው ሐዲሱ ሌላ በድጋፉ ምክንያት ትንሽ ከፍ ይላል ይጠናከራል ሐዲሱ ነው የሚለን አዎ በጣም ነው ይሄ ወሳኝ ነው አስፈላጊ ነው ማንኛውም ሰው ሶላት ጋር ሲመጣ ኢማሙን አገኘበት ቦታ ላይ መከተል አለበት አታጀቱ ምንም ይሁን አንዳንዶቹ ቆሞ የሚጠብቁ አሉ እሱ ተቁጥሮ ወርዶ እስከሚነሳ ማለት ነው ሩኩን ካላገኙ መከተል የማይፈልጉ ሰዎች አሉላ መከተል አለባችሁ ባላችሁበት ሩኩን ካላገኛችሁ ያረካ አይታሰብም ከሩኩ በኋላ ያለው ካላገኛችሁ ከሩኩ በኋላ ያለው አይታሰብለትም ከሩኩ በፊት የደረሰ ሰው ታሰብለታል